ዘመናችን ላይ ያሉ ሰዎች ግን ዩባሊዑነ በጣም ድንበር ተላልፈዋል። ፊ ሙኻለፈቲ ሀዘይኒል ሐዲሰይን እዚህ ነው አይደለ ቆም ፊ ሙኻለፈቲ ሀዘይኒል ሐዲሰይን እነዚህም ሁለት ሐዲሶች በመጻረር ከፍተኛ ደረጃ ላይ ደርሰዋል። ሁለቱን ሐዲሶች በመጻረር ሁለቱን ሐዲሶች በመጻረር የቱና የቱን ሐዲስ እ የቱና የቱን ሐዲስ የሚጻረሩት ምን ምን የሚለውን ሐዲስ የሚጻረሩ አቡ ሀያጅ አልአስዲ የዘገቡትና እ ማን የዘገበው ሱማበተ ابن الشفي ምን ነው وهؤلاء يبالغون በጣም ድንበር ተላልፈዋል في مخالفة هذين الحديثين እነዚህን ሁለት ሐዲሶች በመጻረር ለምን ወይርፈዑነሃ ከፍ ያደርጓታልና ነብዩ አስተካክሉ ብለው ነበር አቡ ሀያጅ አልአሰዲ በተላከበትም አልይን በላኩበት ነብዩ አለይሂ ሰላቱ ወሰላም አስተካክሉ ብለዋል وكذلك فضالة بن عبيد አስተካክሉ ብለዋል ነብዩ አለይሂ ሰላቱ ወሰላም ሰምቻለሁ ብለዋል ሁለቱን ሐዲሶች ግን በአሁኑ ሰዓት ሙኻለፋ እየተፈጠረ ነው ወይርፈዑነሃ ከፍ ያደርጓታል አኒል አርድ ከመሬት ከልበይት እንደ ቤት ከፍ ያደርጉታል ቀብሩ አዳ ወደ አደጋ የሚወስድ መስመር ነው ወያቂዱነ አለይሃ አልቂባር አው አልቁባር ቁባ እንዲሰራበትም ይደረጋል መቃብሩ ላይ ቁባ ያለበትን መቃብር አለ። ከፍ ያለ ቁባ በራሱ የሆነ ያለው ወያቂዱነ አለይሃ አልቂባብ ቁባም ላዩ ላይ እንዲገነባ ያደርጋሉ። በአሁን ሰዓት ኢላ አንቃል እስከዚህ ድረስ ቀጥለዋል። ማን እብኑል ቀይም ረሂመሁላህ ፈንዙር ተመልከትማ ይላሉ እብኑል ቀይም ፈንዙር በአላህ ተመልከቱ ኢላ ሀደ ተባዩን አልዓዚም ይህን ከባድ ልዩነት ተመልከቱ ይህን ከባድ ልዩነት ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው መቃብርን አስተካክሉ እያሉ ወይርፈዑን አርዲ ከልበይት እንደ ቤት እነሱ ከፍ ማድረጋቸው ወያቂዱን አለይሃ አልቂባብ ቁባ መስራታቸው ምን ያክል ሙኻለፋ ነው? ሌላ አንቃል እስከዚህ ድረስ ቀጥሏል። እብኑል ቀይም ምን አሉ? ፈንዙር ተመልከት ኢላ ሀዘ ተባይን ወደዚህ ልዩነት አልዓዚም ይህን ከባድ የሆነ ልዩነት ተመልከት ማሰረዐሁ ረሱሉላህ ሰለላሁ ዐለይሂ ወሰለም በይነማ ሰረዐሁ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ የደነገጉት የቀረጹትን ወቀሰደሁ ነብዩ ያሰቡትን ምን ነህይ ሲከለክሉ አማ ተቀደመ ዚክሩ ፊል ቁቡር በመቃብር ላይ እንዳባ እንዳሳለፍ ነው ማለት ነው። ነብዩ ሲከለክሉ መቃብር ላይ እንዳትሰግዱ፣ መቃብር ላይ ቤት እንዳትሰሩ ለምን ነበር የከለከሉት? የነገሩን ነገር አለ። ለምን ነበር የከለከሉት ነብዩ አለይሂ ሰላቱ ወሰላም እ لأنه وسائل አሽርክ የሽርክ መዳረሻ ነው። ለዕነቱላህ አለል ይሁዲ ወነሳራ የተኸዙ ቁቡረ አንቢያኢህም መሳጅድ የሚለው ነው። አላማቸው ነብዩ አለይሂ ሰላቱ ወሰላም ሲከለክሉ እንዳይመለክ ነው መቃብሩ። ፈንዙር ተመልከት፣ ኢላ ሀደ ተባይ ወደዚህ ልዩነት አልዓዚም ይህን ከባድ ልዩነት ተመልከተው። በምንና በምን መካከል ያለው ልዩነት በይነማ ሸረዐሁ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መላክተኛ በቀረጹትና ወቀፈደሁ ነብዩ ባሰቡት ሚነነህም ሲከለክሉ ያሰቡትን አንድ ላይ አድርግና አማ ተቀደመ ዚክሩ ፊል ቁቡር በመቃብር ላይ ዝርዝሩ እንዳለፈልን ይህንና ወበይነማ ሸረዐሁ ሃኡላ የአሁኖቹ ሰዎች ባወጡት ህግ መካከል ሁለቱን አወዳደር። ትናንትና የቀረ ሁለቱን አወዳደራቸው። አንደኛ ነብዩ አለይሂ ሰላቱ ወሰላም የቀረጹት የፈቀዱትና ወቀሰደሁ ያሰቡት ሚነነህ ሲከለክሉ አማ ተቀደመ ዚክሩ ፊል መቃብር ፊል አልፎልናል ዝርዝሩ ነብዩ እንዴት እንደከለከሉ ያንንና ማወዳደር ያለብህ እሱን ክስተትና ወበይነማ ሸርዓሁ ሀኡላ እነዚህኞቹ ሰዎች ደግሞ ያሰቡትና የቀረጹት ወቀሰዱ እነሱ የሚያስቡትን አወዳደር ምን ያክል ልዩነት እንዳለ ወላረይ በምንም ጥርጥር የለም ምንም ጥርጥር የለም አነፊ ዛሊክ በዚህ ክስተት መቃብር ላይ ቤት መገንባት ምን መፋሲድ ከፍተኛ ብልሽት አለ ምን መፋሲድ ከፍተኛ ብልሽት በአቂዳ ላይ ያደርሳል ማያዕጅዙ ልዓብድ ለአንድ ባሪያ ራሱ የማይችለው ነው ምን ሐስድ ጦር ቆጥሮ የማይዘልቀው የሆነ አደጋ አለበት ውስጥ ነው በቁጥር የማይዘልቀው የሆነ አደጋ አለበት ውስጡ ነው። ተግባብተናል አይደል? የቱን ነው የምናወዳደረው? በይነማ ሸርዐሁ ሰለላሁ ዐለይሂ ወሰለም ወቀሰደ ነብዩ ያሰቡትና ነብይ የከለከሉትን ነብይ የቀረጹትንና ምን የምናወዳደረው ወበይነማ ሸርዐሁ ሃኡላ እነዚህኞቹ ያሁኖቹ ሰዎች በመቃብር ዙሪያ የሚሄዱ ሰዎች እነሱ ያሰቡትንና የቀረጹትን ሁለቱም እብኑ ተይሚያ እብኑ ቀይም ثم اخذ يذكر ይናገሩ ጀመር ትልከል መፋሲድ እነዚህን ብልሽቶችና ጥፋቶች መቁጠር ጀመሩ ሌላ አንቃል እስከዚህ ድረስ የተቆረጠ ስለሆነ ነው አረፍተ ነገራቸው ከኪታቡ ላይ ሲመጣ ተቆርጦ ነው የመጣው ሙሉ በሙሉ አላመጡትም ثم اخذ يذكر ከዛ ይዘረዝሩ ጀመር ትልከል መፋሲድ እነዚህን ጥፋቶች ይዘረዝሩ ጀመር ወሚንሃ አንደኛ ጥፋት ነው ወሚንሃ መቃብር ላይ ቤት በመገንባት የሚመጣ አደጋ አነ ለዚ ሸረዐሁ ነቢዩ ሰለላሁ ዐለይሂ ወሰለም ነቢዩ የደነገጉትና የቀረጹት እንደዚህ ያረት ልቁቡር መቃብር ሲዘየር ለምን ነበር አላማው? ኢነማ ሆ ተዘክሩል አኺራ አኺራን ለማስታወስ ነበር። አኺራን ለማስታወስ ነበር። አላማችን ነበር ነብዩ አለይሂ ሰላቱ ወሰላም ኩንቱ ነሃይቱኩም አን ዚያረቲል ቁቡር ፈዙሩሃ ፈኢነሃ ትዘክሩኩም አልአኺራ መቃብርን እንዳዘይሩ ከልክያችሁ ነበረ። አሁን ፈቅጃለሁ። ለምን አኺራን ታስታውሳችኋለችና ብለው ነበር ነብዩ አለይሂ ሰላቱ ወሰላም ወሚንሃ አነለዚ ያ ሸረዐሁ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ የደነገጉት እንደ ዚያረቱል ቁቡር መቃብር ሲዘየር እነማሆ ለምን ነበር ተዘክሩ አኺራ አኺራን ማስታወስ ነበር target ይሄ ነበር ተዘክሩ አኺራ አንድ አኺራን ማስታወስ ሁለተኛ والإحسان إلى ومنها أن الذي شرعه النبي صلى الله عليه وسلم نبي عليه الصلاة والسلام يشرعت عند زيارة القبور مقابر الشقبي إنما هو تذكر الآخرة آخرا ما استوف يتفلقوا آخرا ما استوف يتفلقوا لينا والإحسان إلى المزور የሚዘየረውን የሞተውን ሰው ደግሞ ዱዓ እንዲደረግለት ነው የፈለጉት። ውለታ እንዲዋልለት ነብዩ ዓላማቸው ይሄ ነው። ነብዩ አለይሂ ሰላቱ ወሰላም ዓላማቸው ይሄ ነው። ወልኢህሳን ውለታ እንዲዋል ኢለል መዙሪ የሚጎበኘውን አካል ማለት ነው። መዙር ኢለል መዙር ቢዱዓ ኢለሁ ዱዓ እንዲደረግለት ለሞተው አካል ወተረሑሚ ዐለይህ እንድታዘንለት ይርሐሙሁላህ እያሉ ወልስትግፋሪ ይቅርታ እንድጠየቅለት ወሱአል አልዓፊየቲ ለሁ አላህ እንድጠብቀው ዱዓ እንድደረግለት ለዚህ ነው የተቀረጸው ዚያረተል ቁቡር ዚያረተል ቁቡር የተፈቀደውም ለዚህ ነው ነብዩ ለዚህ ነው የፈቀዱትም ለዚህ ነው ሂዱና ዘይሩ አሉ ለምን تذكركم الاخره اخرى ያስታውሳችኋል ሌላ عائشة رضي الله عنها عندما سألت النبي صلى الله عليه وسلم كيف أزور القبر أو عندما أزور ماذا أقول زيارة በማደርግበት ሰዓት ምን ልናገር አለቻቸው ምንድን ነው የሚደረገው ፋቲሃ ነው የሚቀረው ምንድን ነው የሚባለው ቦታው ላይ ሲሄድ አሰላሙ አለይኩም ዳረ ቀውሚ ሙእሚኒን ወኢና ኢንሻአላሁ አንቱም ለና ሰለፍ ወኢና ለኩም ተባ ወኢና ኢንሻአላሁ ቢኩም ላሒቁን ዘከረ አላሁ ለኩም ወዐፋ አንኩም እንላለን። ዱዓ ሲደረግ ማለት ነው። እንደ ዚያረቱል ቁቡር እነማሁ ተዘክሩል አኺራ አኺራን ለማስታወስ ነው የሚጎበኘው መቃብር። ወለኢሕሳን ኢለል መዝሙር ለሞተው አካል ለሚዘየረው አካል ውለታ እንዲዋልለት ነው። በምንድን ነው ውለታ የሚዋልለት? ቢዱዓ ኢለሁ ዱዓ እንዲደረግለት፣ ወተረሑም ዐለይሂ ረሐመሁላህ አላህ ይዘንለት ለማለት፣ ወልእስትግፋሪ ከአላህ አላህ መግፊር ለሁ ይቅር በለው ጌታዬ ለማለት ወሱአል አልዓፊየት ለሁ አንተ ጠብቀው ከአዛብ ቅጣት ለማለት ለዚህ ነው አዛ አካባቢ ላይ የሚካሄደው ይህም በማድረጉ ፈየኩኑ ዛኢሩ ጎብኚውም ይሆናል ሙሕሲነን ኢላ ነፍሲ ለራሱም ውለታ ወኢለል መይቲ ለሞተውም አካል ውለታ ለራሱ ውለታ ማለት ምን ማለት ነው? አኸራን አስታወሰ። አኸራን ያስታውሳል። ለራሱም አንድ ውለታ ኢላ ነፍሲ ወኢለል መይት ለሞተውም አካል ውለታ ይውላል። ምን ስለሚያደርግ እ ዱዓ ስለሚያደርግለት ለመይቱ አሰላሙ አለይኩም ማለት እኮ ራሱ ሰላም በእናንተ ላይ ይሁን ያረ ቀውሚ ሙእሚኒን እናንተ የሙእሚን ሀገር ሰዎች ሆይ ማለት ነው። ራሱ ሀዳ ዱዓ ዱዓ ነው ራሱ ሀዳ ዱዓ ይሄ ነበር የተፈለገው አላማው ይሄ ነው። ፈቀለበ ሃኡላ እነዚህኞቹ ግን ገለበጡት። المشركون ሽርክ የሚሰሩት ሰዎች ግን ገለበጡት። الأمر ነገሩን ገለበጡት። وعكسوا الدين ዲንን በተገላቢጦሽ አደረጉት። وعكسوا الدين فقلب ቀየሩት። ሃኡላኢ ሙሽሪኩን አልአምር ጉዳዩን ቀየሩት። وعكسوا الدين ዲኑን ገለበጡት። وجعلوا المقصود ዓላማውን አደረጉ። بالزيارة በጉብኝት ምንን አደረጉ? አላማ الشرك ሽርክ መፈጸም ጀመሩ። بالميت በሞተው አካል ላይ ሽርክ መፈጸም ጀመሩ። ምን ያክል ተቃራኒ እንደሆኑ አስቡት እያሉ ነው ብነል ቀይም ودعاءه ይለምኑም ጀመር የሞተውን አካል ወዱዓኢ በሱም አላህን ይለምኑ ጀመር دعاءه ራሱን نفسه ራሱን መጠየቃቸው ነው والدعاء به በሱ አላህን መጠየቅ ነው እሱን እሱ ላይ እንደ መሰላል በመጠቀም አላህን መጠየቅ ይሄ ተደረገ ወሱአሉ ሐዋኢጅህም ሀጃቸውን ይጠይቁ ጀመር ወሱአሉ ሐዋኢጅህም ጉዳያቸውን ይጠይቁ ጀመር ቦታው ላይ ወስቲንዛል ልበረካቲ ምንሁ በረካም እንዲዘንብላቸው ይፈልጉ ጀመር። በረካም እንዲወርድላቸው ከአላህ ይፈልጉ ጀመር። መቃብሩ አጠገብ ሆኖ ተቀያይሯል ነገሩ ሁሉ። ፈቀለበ ሀኡላይ ሙሽሪኩን አልአምረ ጉዳዩን ቀየሩት። ወአከፉ ዲነ ዲኑን ገለበጡት። ወጀዓሉን መቅሱደ ዓላማውን አደረጉት። ብዚያራ በዚያራ ያለውን ዓላማ አደረጉት። አሽርክ ቢልመይት በመይት ማጋራት አደረጉት። ودعاءه የሞተውን አካል መጠየቅ፣ والدعاء به በሱ አላህን መጠየቅ ሁለት ይለያያሉ። دعاءه ና والدعاء به والدعاء به ማለት ምንድን ነው? ተወስል ማለት ነው። መጀል ቦታው ላይ ሄዶ ማለት ነው። ወሱአሉ ሐዋኢጅም ጉዳያቸውንም መጠየቅ ጀመሩ ቦታው ላይ ወስቲንዛሊል በረካቲ ምንሁ ከሱ በረከትም እንዲዘንብላቸው መጠየቅ ጀመሩ። ወነስርህ ለሁም እንዲረዳቸውም ይጠይቁ ጀመር። ወነስርህ እርዳታውንም ይጠይቁ ጀመር ለሁም ለነሱ አለል በጥላቶቻቸው ላይ እርዳን እያሉ ቦታው ላይ የሚጠይቁ አሉ። በጣም ብዙ በስፋት የሚሰራ ነው። ወናሁ ዛሊክ ሌላም ሌላም ፈሷሩ ሆኑ እነዚህ ሰዎች ይህን የሚያደርጉት ሰዎች ሆኑ ምን ሙሲኢነ አጥፊዎች ሆኑ። እላይ ሙሕሲን ነበር አይደላሉ የዛ ተቃራኒ ነው ሙሲ ማለት ሙሲኢነ አጥፊ ሆኑ። ኢላ አንፉሲን በራሳቸውም ላይ ጥፋት ሰሩ፣ ወኢለል መይት በመይቱም ላይ ጥፋት ሰሩ። በመይቱም ላይ ጥፋት ሰሩ። ምንም እንኳ መይቱ ባይጠየቅበትም በጥፋታቸው መሄቱ አይጠየቅም። አነ ዒሳ ዑቢድ ዒሳ ተመልኳል። ወይስአሉ አማም አላህ የውመል ቂያማ ይጠየቃል። ወላኪን ማአዚነ ለሁም ተገዙኝ አላለም። አሁንም ወልዮች ሰዎች በእነሱ ላይ ውለታ ሳይሆን መጥፎ ነገር እየዋሉ ነው ያሉት። እነሱ ተጠይቋቸው ግን ይጠየቃሉ። እነሱ አይጠየቁም፣ አይጠየቁም። እነሱ ለነርባው ካልወደዱ ካልፈቀዱ አይጠየቁም። ተሷሩ ሙሲኢነ ጥፋት ፈጸሙ እነዚህ ሰዎች ለአንፉሲም በራሳቸውም ላይ አላማቸውን ስለሳቱ ማለት ነው። በራሳቸውም ላይ አኸራን ማስታወስ ብቻ ነበር የሚፈለግባቸው፣ ግን ሌላ አላማ ቀይረውታልና ነው። ወኢለል መይት በሞተውም አካል ላይ ጥፋት ፈጽመዋል። ወለው ለም የኩን ባይሆንም እንኳ ኢላ ቢሕርማኔ መንፈዝ እንኳ ባይሆን የሰሩት ስራ ትንሽ ከብዳችኋል። እሱ ስሙ በት ነቃ ብላችሁ ወለው ለም የኩን ባይሆንም እንኳ የሰሩት ጥፋት በራሳቸው ላይ ጥፋት መስራታቸው ምን አለማድረጋቸው ነው። ምን አለማድረጋቸው ነው አልገባችም ዝም ብዬ ነው እንደማቀራት ፈሳሩ ሙሲኢነ ኢላ አንፉሲሂም በራሳቸው ላይ ጥፋት ፈጽመዋል። ምን ማለት ነው? አሻረፉ ሙህሲን ቢሆኑ ኖሮ ምን ያደርጉ ነበር? ለራሳቸው ውለታ ዋሉ ብንል ኖሮ ምን ነበር የሚሆነው? ተዘከሩ አኺራ ማለት ነው። አኺራን አስታወሱ ማለት ነው። አሁን ደግሞ አኼራን ማስታወሱን ትተው በሌላ አቅጣጫ እየሄዱ ነው ያሉት፣ ቀብሩን እየለመኑ ነው ያሉት። ስለዚህ ምን ሆኑ? ወደ ራሳቸው ሙሲኢነ ኢላ አንፉሲም በራሳቸው ላይ ጥፋት ፈጸሙ ማለት ይሄ ነው እኮ። ወኢለል መይት በመይቱም ላይ ጥፋት ፈጽመዋል። ምን መይቱ ዱዓ እንዲደረግለት እንጂ እንድንለመን አይደለም። በመይቱም ላይ ራሱ ጥሩ ውለታ መዋል እያለባቸው መጥፎ ነገር እየሰሩ ነው ያሉት። ወለው ለም ባይሆንም እንኳን ይሄ ጥፋታቸው በመይቱ ላይ ያስተላለፉት ጥፋት እላ ቢሕርማኒ መንፈጋቸው ብቻም ባይሆንም እንኳን መንፈግ ብቻ ነው፣ ሌላ ነገር አልሰሩም። በረከተ ማሸርዐሁ ተዓላ አላህ የደነገገውን ነገር በረካ ነፍዘውታል ይሄንን መይት ምን ነበር ምን ነበር ማለት የነበረባቸው ዱዓ ነበር አይደል ማድረግ የነበራቸው ያንን ነገር መተዋቸው ማለት ነው። ኢላ ቢሕርማኒ በረከተ ማሸርዐሁ ተዓላ ምን ዱዓ ዱዓን መተዋቸው ወተረኩኒ ዐለይ በሱ ላይ ማዘንን መተዋቸው አላህ ይርሐሙሁላህ ማለት መተዋቸው ወልስትግፋር ላይ ለሱ ይቅርታ መጠየቅን መተዋቸው ከዚህ ውጭ ሌላ ነገር ባይሰሩም እንኳ በመይቱ ላይ ጥፋት ፈጽመዋል። አልገባችሁም? ሁለት ጥፋት ነው የሰሩት። አንደኛ ሌላ አንፉሲህም በራሳቸው ላይ ጥፋት ፈጽመዋል። ሁለተኛ በመይቱ ላይ ጥፋት ፈጽመዋል። ጥፋታቸው ምን ብቻ ቢሆንም እንኳ ወለው ለም የኩን ኢላ ቢሂርማን ከመንፈግ ውጭ ሌላ ነገር አልሰሩም። ነፍገውታል። ምን ነፍገውታል? እንኳን እዛ ሂዶ ዱዓ አድርጎ አይደለም እንኳን ጠይቀውት አይደለም መይቱን ዝም ብሎ መቃብሩን ራሱ አልፎ መሄዱ ራሱ ምን ማለት ነው? ጥሩ አይደለም። ለምን ዱዓ መደረግ አለበት ለሞተው አካል? አሰላሙ አለይኩም ዳረ ቀውሚን ሙእሚኒን ወኢና ኢንሻአላሁ ቢኩም ላሒቁን አንቱም ለና ሰለፍ ወኢና ለኩም ተበዕ ይርሐሙኩሙላህ ወዓፈ አንኩም። ይህን ብሎ ማለፍ አለበት አንድ ሰው። ይህንን መንፈግ ራሱ ለመይቱ መልካም ውለታ አለመዋልን ነው የሚያስብ ከዚህ ውጪ ሌላ ነገር ባይፈጥኑም እንኳን እነዛ በህይወት የሉም።